የማንንም ቀልብ ይገዛል። መቼም ጣዕሙና አገላለጹ የማይሰለች ቢደጋገም ትላንት የተወራ ታሪክ ዛሬም ቢደገም ትላንት የተቀራ የተነበበ ዛሬም ቢደገም ቁርአን ይላሉ ዑለማዎች ላ ዩመሉ ሐዲሱሁ ይላሉ። የማይሰለች ነገር ነው። ባለፈው ደርሳችን አጃኢብ የሆነ ታሪክ፣ አጃኢብ የሆነ ቂሳ ቁርአን ነግሮናል። አንዳንድ ሰዎች ሙስሊሞች ናቸው ተብለው ዛሂራቸው ታይቶ ሙእሚኖች ናቸው ተብለው እስከሚታመንባቸው ድረስ ይደረሳል። በዛ የተነሳ ያንተን ተርሶ ብዙ ነገሮችን ስህተቶችን ይሰራሉ። በጣም የሚያጅበው ባለፈው ደርስ እነ ዑመት ብን ኡበይርቅ የሰሩት የሆነ ወንጀል፣ ጥፋት፣ ስተት የማያምር የሆነና ለሙስሊሞች የማይገባ አይነት መሆኑን ባለፈው ታሪክ በሰፊው አስቃኝቶናል። ምክንያቱም የሰው ልጅ በመሆኑ ብቻ ይከበራል። ስለዚህ እነ ጡዕማ ያመጡት ዱብዳ አንደኛ እቃውን ሰርቋል። ለስርቆቱ አመላካች ነገሮች እላዩ ላይ ጥፋተኛ ወንጀለኛ መሆኑን የሚያጋልጡ መሆናቸውን ሲረዳ እጁ የሌለበት የሁዳ ላይ ወስዶ የሁዳ ለጠላት ከሙስሊም ጋር ከሙስሊሞች ጋር ተቃራኒ ነውና ወስጄ የሁዳው ላይ ዱብዳ ቢጭንበት ተቀባይነትን አገኛለሁ፣ ተሰሚነትን አገኛለሁ በሚል የተሰራ ስልትና ዘዴ ነው። ጦመት ብን ኡበይድቅ የሰራው አንደኛ ከፊት ለፊት የሚታየው ሙስሊም መሆኑ ነው። እሱም ቤተሰቦቹም በጎረቤቱ ላይ ያለ ዘይድ ብኑ ሰሚን የሁዳ ነው። መስረቁ አላነሰም። ጦመቱ ብኑ በይሪቅ ሁለተኛው ጥፋትና ሁለተኛው ስህተት የሁዳው ጋር ወስዶ እቃውን ደብቆና እዛ አስቀምጦ ሸሽጎ ሰራቂ እሱን ማስመሰሉ። ይህን ካረገ በኋላ እንደገና ነቢዩን ለማሳሳት መሞከር። ዘግናኙ ደግሞ ይሄ ነው። ያሁዳዎች በሰረቁት እኛ ታማን፣ እነሱ በሰሩት ጥፋት እኛ ታማን። ስታይና ክትትል ሲደረግ አው እቃው እዛው የሁዳው ጋር ዘይድ ብኑ ሰሚን ጋር ነው ያለው። እነዚህ የአላህ ፈድል ለነቢዩ ደርሶላቸው እንጂ ሊያሳስቷቸው የሚችሉትን ያህል ጥረት አድርገዋል። ايهن مستر سيقالت ولا تكون للخائنين خسيما بلو قرآن آيات خائن مهناتشون ان طوما اجبر باريوش مهناتشون سيقالت انا انزلنا اليك الكتاب بالحق لتحكم بين الناس عليك ሃይማኖቱ የፈለገ ይሁን፣ ብሔሩ የፈለገም ይሁን ዲን እስላም ባጥልና ባጥልን አያስተምርም፣ አይመክርም። የኔን ዲን ተከታዮች ብሎም አይወግንም። ሐቅ መቻነሰና ነው በባጢል የሚወግነው። ዘይድ ብኑ ሰሚን የሁዳው እነ ጡማ በሰሩት ወንጀል ላይ እጁ የለበትም፣ ነፃ ነው። እነ ጡማ ግን ሙስሊም ነን ይበሉ እንጂ ሙናፍቆች ናቸው። አጭበርባሪዎች ናቸው፣ ኻኢኖች ናቸው። ለነዚህ ተከራካሪ መሆን የለብህም ብሎ ሐቁን ፍርጥርጡን አወጣ አላሁ ስብሓነሁ ወተዓላ እያለ እንግዲህ ባለፈውና በቀደመው ደርሳችን ይህን ታሪክና ቅሳ በሰፊው አይተናል። ሰዎች በባህሪያቸው ኸይርም ይሰሩ ይማከራሉ፣ ይወያያሉ፣ ቆይታ ያደርጋሉ። ነጅዋ ተንኮለኛም ሸረኛውም ቢጤውን ፈልጎ እንዳሁኑ እንደነ ጡመት ብን ለቶንኮሉ ለተንኮሉ ለሸሩ መሳካት ይወያያል፣ ቆይታ ያደርጋል። ከብዙ አይነት ቆይታዎችና ውይይቶች ከምስጥር ዱለታዎች ነጃ ሊወጣ የሚችለው አጅር የሚያስገኘው አይነቱ ቆይታ አላሁ ስብሓነሁ ወተዓላ ጋር ቦታ ሊኖረው የሚችለው አይነት ቆይታ ብቻና ብቻ መሆኑን ይገልጻል። በዛሬው ደርስ በዛሬው ደርሳችን ላ ፊ ከሲሪን ሚን ነጅዋሁም አለ። የሰው ልጆች በአብዛኛው ቆይታ በሚያደርጉበት ጊዜ በምስጢር በድብቅ ሰው ሳይማ ሳይሰማን በሚሉት ምንም መልካምና ኸይር ነገር የለውም አለ። ምናልባት ኢላ መን አመረ ቢሰደቀቲን አው ማዕሩፊን አው ኢስላሂን በይነ ናስ አለ። ይሄ ነጅዋ ቆይታ ምናልባት ለመልካም ነገር ለሰደቃ፣ ለኸይር ስራ ለዚህ ጉዳይ በስር ቆይታ ቢደረግ እንዴት እናርገው? ሰው ሳያይብን ሪያ ሳይኖር ብሎ ለማድረግ ቆይታ ወይ ደግሞ ያልተግባቡና ያልተስማሙ የሆኑ ሰዎችን ሙስሊሞችን ለማግባባት፣ ለማስታረቅ፣ ለማስማማት ሌላም ከይር ስራ የሆነና አጅርና ሰዋብ ለሚያስገኝ ጉዳይ ማዕሩፍ በሆነ ነገር ሁሉ የሚደረገው አይነት ቆይታና የምስጥር ውይይት ሲቀር ሁሉም ኸይር የለውም አለ። እነዚህ ብቻ ሲቀሩ ግን ያን በዱለታ በቆይታ የተሰራ ታሪክ ነው። ባለፈው ደርሳችን ያየነው ነው የነ ጦማ የሰሩት ስራ ኸይር ያልታከለበት ነገር ሁሉ ምንም መልካም አይደለም አላሁ ስብሓነሁ ወተዓላ ጋር ይላል ወመን የፈዕለ ዛሊከ ብትጋእ መርዳት ይላል አሁን የተዘረዘሩትን ኢስላህ በይንናስ የሆነ ሰደቃ መስጠትንም የመሰለ ሌላ አኽራተ ዱንያ ሳይኖር አላህን የሚያስቆጣ ነገር ከሚሆነው አይነቱ ቆይታ ውጭ የሆነ እንደዚህ መልከ መልካሞች የሆኑ ለእንደነዚህና አሁን ለተዘረዘሩት አይነት ከአላህ ፊት አጅርና ስዋብ አገኛለሁ ብሎ የሚሰራ ፈሰውፈ ኑእቲህ አጅረን ዐዚማ አጅርና ሰዋብ የሚከፈለው አላህ ጋር ነው። ነገ ነው፣ ቅያማ ነው የሚከፈለው። ስለዚህ ለዚህ ነው ፈሰውፈ ኑእቲህ ያለው። በሲነት ታንፊስ ወይ በሰውፈ ይጠቀማል። ትንሽ ዘግየት ብሎ ከትንሽ ጊዜ በኋላ أجر صواب آخر لم يكفل سلهنا مالتنا أجرا عظيم تلك من دام بالو كالله سبحانه وتعالى كفيا وتلو جنتنا ይሄን እንከፍላቸዋለን በዚህ መልኩ ቆይታ የሚያረጉ አላህን በማያስቆጣ መልኩ ለኸይርና ለመልካም ለአጅርና ለሰዋብ ብሎ የሚሰሩ ከሆነ ወመን ዩሻቅቅ ረሱል ሚን ባዕድ ማ ተበየነ ለሁ ልሁዳ ነቢዩን ካልፎ የነቢዩንም መንገድ ካልፎ ወደ አንድ ጎን የሆነውማ ይላል አላሁ ስብሓነ ወተዓላ። ለዛውም ሚንባድ ማ ተበየነ ለሁል ሁዳ ባለማወቅ በመሀይምነት ሳይሆን ካወቀ በኋላና ትክክለኛና ትክክለኛ ያልሆነው መንገድ አቅሉ ከለየና ከተረዳ በኋላ አንድ ጎራ ይዞ የሚጓዝ ተቃራኒ የሚሆን ከነቢዩ መንገድ ከነቢዩ ከራሳቸው ከቁርአን ወየተቢዕ ገይረ ሰቢል ልሙእሚኒን በራሱ ፍላጎት በራሱ ምርጫ ከሙእሚኖች መንገድ ውጪ ከሐቅና ከቁርአን መንገድ ውጪ የሚጓዝ ንወልህ ማተወላ ተወላ ወኑስሊህ ጀሃነም አለ አላሁ ስብሓነ ወተዓላ። እንግዲህ እንተወዋለን አለ። በራሱ ምርጫ በራሱ ፍላጎት የተበላሸ አመለካከትን ይዞ ከሀቅ ተገላቢጦሽ ከቁርአን ተገላቢጦሽ ሆኖ ለሚጓዘው እንደፈለገውና ወደ ዝንባሌው ዝም እንለዋለን። ወደዛው አለ የሚመቸኝ ይሄን ነው፣ ይሄና ይሄ ነው፣ ባጥልና ባጥል ነው፣ ሐቅና ቁርአን አልፈልግም ካለ ወደ ዝንባሌው ዝም እንለዋለን አለ። አክራ ግን ነገ ግን ግን ወኑስሊሂ ጀሃነም አለ። እናስገባዋለን ጀሃነምን። ፍላጎቱን ነፍስያውን ተከትሎ ወዳዘነበለት ወዳዘነበለበት በዱንያ ሀያት ይጨማለቅ ብለን ዝም ብለን አኽራም ዝም እንለዋለን አይደለም። ወኑስሊሂ ጀሃነም وساءت مسيرا جهنم مالت من ملشاو وهالا مقتم يهون قتم تموشونا مكة مجاو وهالا من نهارا مهونو انديت كفانو يلال الله سبحانه وتعالى إن الله لا يغفر أن يشرك به ويكفر ما دون ذلك لمن يشاء توما توما ابن أبيرك ባለፈው ደርስ ሙሉ ታሪኩን ቀርተናል። ያን አይነት ወንጀል ሰርቶ በጣም የሚያጅበው ምንድን ነው? ፈረጠጠ ወደ መካ ከመዲና። መደምደሚያው ላይ ቂሳውን ስላልተናገርኩ ነው የሚደግመው። በጣም የሚያጅበው ሙርተድ ሆነ። ከዛ በኋላ ሙርተድ ሆነ ከፈረና ይሄ ጡመት ብኑ በይሪቅ አንድ ሀብታም የሆነ ሰውዬ አሳዶ አጥሩን ሰብሮ በማታ በጨለማ ልክ እዚህ የቀታዳ አጎት እብኑ ኑዕማን የእሱን መጋዘን ሰብሮ ሰርቆ አንዳንድ እቃዎችንና ዱቄት ጭምር ሰርቆ ያን ክደት እንደሰራው አይነት ሊያደርግ ወደ መካ ከፈረጠጠ በኋላ ቁርአን አጋልጦት ኻኢን መሆኑን ካስረዳ ከነገረና ምስጢሩን ፍርጥርጡን ቁርአን ካወጣ በኋላ ጡመት ብኑ በይሪቅ ወደ መካ ፈረጠጠ። ፈርጥጦ ሙርተድ ሆነ፣ ከፈረ። ከከፈረ በኋላ በልምዱና በሞያው አሁንም ሊሰርቅ አንድ ሀብታም የሆነ ሰው ግቢ ሰብሮ ገብቶ የሚፈልገውን ነገር ሊፈጽም አጃኢብ አጥሩን በርቁሶ ገብቶ ሊሰርቅ ሲታገል እየሰበረው ያለ አጥር ተንዶ እዛው ገደለው። ወንጀሎቹ ጥፋቶቹ እንዳሉ ሆነው እንዳለ ወደ ሙርተድነት መግባት ኻቲማው በዚሁ ተደመደመ። ኢነላህ ላ የግፍሩ አን ዩሽረከ ቢህ ወየግፍሩ ማ ዱነ ዛሊከ ሊመን ይሻ። ዘንበ ሽርክ ክብደት አለው። ወንጀሎች ደረጃ አላቸው። ሁሉም ወንጀል የወንጀል አይነት ሁሉ አላህን ያስቆጣል። አላህ ያስጠነቀቀ የሰው ልጆች እንዳይሰሩ የከለከለ ሐራም ያደረጋቸው ነገሮች ሁሉ ግን ወንጀል ሁሉ ወንጀል አንድ ላይ በድምዳሜ መግፍራ አያስገኝም በሚል ብቻ አይደመደምም። አንዳንድ ወንጀሎች በተውበት በእስትግፋር፣ አንዳንዶቹ በኸይር ስራ በመልካም ስራ ይታጠባሉ፣ ይስተካከላሉ። ምሳሌ የሰው ልጅ ጀማዓ ሰላት ለመስገድ ወደ መስጂድ በሚሄድበት ጊዜ ነይቶ ከቤቱ ሲወጣ ውዱ አድርጎ ለም የኽጡ ኽጥዋ አሉ። ኸጥዋ አንዳንዷ ኸጥዋ ተሁጡ አንሁ ቢሃ ኸጢያ ወተርፈው ለሁ ደረጃ አሉ ነቢዩ። አንዷ እርምጃ እግሩን ሲያነሳ ወንጀሎቹን ያራግፍለታል ተባለ። ሁለተኛው ደግሞ ደረጃውን ጀነት ላይ ከፍ ያደርግለታል አሉ። ሄዶ መስጂድ እስኪደርስ ድረስ እንግዲህ በዚህ የሚራገፈው የወንጀልና የጥፋት አይነትም አለ። በመልካም ስራ መጥቶ ደግሞ ሰላቱን ሰግዶ ከተነሳ በኋላ ልክ እንዳሁን እንደኛ ሰላቱን ሰግዶ እስከ ቀጣይ ሰላት ድረስ ቁጭ ብሎ በሚጠብቅበት ወቅት ፈዋ ፊሰላ ሰውየው በሰላቱ ነው ያለው፣ ሰላት እየሰገደም ነው በሚል ታሳቢ ይደረግለታል። አጅር ሰዋብ ሲመዘገብና ሲያዝለት። ለምን መንተظረ ሰላ ሰላትን ቁጭ ብሎ እስከተጠባበቀ ድረስ በሁለት ሰላቶች ማ ሰላት የለም፣ ግን እየሰገደ እንዳለ ነገር ሆኖ ይታይ ይያዝለታል አሉ ይሄ ብቻም አይደለም። እንደገና መላይካዎች አላሁ ስብሓነሁ ወተዓላ ጋር ይማጸኑለታል፣ ዱዓ ያደርጉለታል። ለዚህ ሰው አላሁመ ክፊል ለሁ አላሁመ እርሐምሁ እያሉ እዘንለት፣ ስተቱን፣ ጥፋቱን መግፍር አድርግለት። በዚህም የሚታበስ አለ ወንጀል፣ በዚህም ይረግፋል። ስለዚህ ወንጀሎች ሁሉ መግፍራ የማያገኙ ማርታ የማያገኙ ናቸው ተብሎ አይታሰብም። ከባድ ወንጀል ጥያቄ ምልክት ውስጥ ሊገባ ግን የሚችል ዘንበ ሽርክ ብቻ ነው። የሰው ልጅ ከአላህ ርዝቅ ያገኛል፣ ከአላህ አፍ ያገኛል፣ ከአላህ ሀብት ያገኛል። አጀል ውስጥ በአላህ መብትና በአላህ ስልጣን በአላህ ትእዛዝ ይሞታል። ሌሎችም ሌሎችም ነገሮች ሁሉ በአጠቃላይ ግን እንደዚህ አይነት የአላህን ስልጣን ይዞ ሶስትና ሁለት percent ከመቶ አንድ percent ኡ እንኳን ያህል አቅምና ስልጣን ያለው ማንም የለም። ولا أنبياء ولا رسل ولا الملائكة المقربون መላኢካዎችም ማንም ስልጣን የለውም። እንኳን ለሞተ እንኳን በሕይወት ላለ እንኳን ለጠንቋይ እንኳን ለሴረኛ ስልጣን ሰጥቶ ሊያግቦድድ ሊያሻርክ ይቅርና ካረገ ግን ክብደት ያለው ወንጀል ይሄ ነው። ከአላህ ጋር ማጋራት ማሻርክ የሚባል ይሄ ነው። ይሄ በሚሆን ጊዜ አላህ መግፍራ አያደርግም። ሊተው እንችለው ማዱነ ዛሊካ ሊመን ይሻ አለ። አላህ ለፈለገው ወይክፍሩ ማዱነሁ ምን ዙኑቢ ሊመን ዩሪድ ማለት ነው። ከሽርክ ውጭ የሆኑትን ሊተው ይችላል። አንዳንድ ወንጀሎች ደግሞ አጃይባቸው ከበድ ይልና ከሽርክ ዝቅ ብለው እሳት ውስጥ ጀሃነም ውስጥ ከገባ በኋላ የወንጀሉን ያህል ከተቀጣም በኋላ ይወጣል። መጥቶ ጀነት ውስጥ ደግሞ ይቀላቀላል። መግፍረው እስከዛ ድረስ ይደርሳል። የሚከብደው የሽርኩ ብቻ ነው። ወመን ሽርክ ቢላህ ዱንያ ላይ እያለ ኸይር ስራ ተሰርቶ ለአጅር ለአኸራ ተብሎ በሚለፋና በሚደከም ቦታ የወንጀል አይነቱ እሱ ሽርክ ከሆነ ፈቀድ ደላላን በዒዳ ጥመቱ የጥመቱ ጥልቀት በጣም የራቀ ነው አለ። በጣም የራቀ ጥመት ጠሟል አለ الله سبحانه وتعالى። ኢን የድኡነ ሚን ዱኒሂ ኢላ ኢናፋ በአላሁ ስብሓነሁ ተዓላ ላይ የሚያሻርኩ ሰዎች በወቅቱ ነቢዩ በሀያት በነበሩም ጊዜ مشركو العرب ቁረይሾችም ቢሆኑ የሚለምኑት የሚያመልኩት በአባት በአያት በቅድመ አያት ያገኘነው መንገድ ነው ብሎ በአብዛኛው በሴት ስም የተሰየሙ አማልክቶችን እኮ ነው አለ አላሁ ስብሓነ ተዓላ። ላት ብትል የሚያመልኩት በሰዓቱ አማልክት ነው። መናት ብትል በሰዓቱ የሚያመልኩት አማልክት ነው። ቁረይሾች፣ አረቦች ናኢላ ብትል የሚያመልኩት ነው። ሁሉም በተአታኒስ ነው ያለው። በሴት በሴት አይነት ስያሜ በእንደዚህ አይነት የሚጠሩትን አማልክቶች ነው የሚጠሩት የሚያመልኩት አለ አላሁ ስብሓነ ወተዓላ إن يدعون من دونه إلا إناثا إن هذه نافية ما يدعون ማለት ነው አይጠሩም አያመልኩም። ከአላሁ ስብሓነ ወተዓላ ሌላ የሚያመልኩትን በሽርክ የሚያመልኩትን በሴት ስያሜ የተሰየሙትን ነው። ወእን የድዑና ኢላ ሸይጣንን መሪዳ የሚያመልኩት ሸይጣን متمرد የሆነ ነው፣ የተባረረ ነው። የመጨረሻ ከአላሁ ስብሓነ ወተዓላ በአፈንጋጭነቱ በከበደ ወንጀሉ የተባረረ የሆነ ሸይጣንን ነው አለ። ስለዚህ ለአነሁላህ መቶ በመቶ የአላህ እርግማኔ ቁጣ እሱ ላይ ሆነና ይላል አላሁ ስብሓነ ወተዓላ። ስጁድ እምቢ ብሎ ሲባረር ከድርቅናው የበዛ ምን አለ ሸይጣን وقال لأتخذن من عبادك نصيبا مفروضا እኔ ምሎ በነሱ የተነሳ በእነሱ በአባታቸው በአቡልበሸር በአደም የተነሳ ከተጠረትኩና ከተባረርኩ አይቀር እኔም የራሴን ድርሻ ወስዳለሁ ከነሱ ከሱ ዙርያዎች ከአደም ዙርያዎች ከሰው ልጆች አለ። ማጭበርበር የሚችለውን ነገር ሁሉ ዋጋ ከፍዬ ብሎም አለ ወለኡድለነሁም ወለኡመንያነሁም አለ እየማለ አጣማቸዋለሁኝ አለ ሸይጣን ተስፋ በተስፋም አደርጋቸዋለሁ ምኞት በምኞት ባኪህን ዝም በል በአስ ከቀብር ሂሳብ ጀዛ እንዲህ ብሎ አማርኛ የለም በህይወት እስካለ ብላ ጠጣ፣ የፈለግከውን ስራ አብለጨልጭበታለሁ፣ ችግር የለም። ወለአሙረነሁም ፈሊበትኩና አዛነል አንዓም ከሚያረቡት እንስሳ ሁሉ ጆሮ እየቆረጡ ለሚያመልኩት አማልክት ስያሜ እንዲሰጡ አደርገዋለሁ አለ። ቁረይሾች በሂራ፣ ሳኢባ የሚሉት የአማልክት ስያሜ አላቸው። ከብቶቻቸውን፣ ግመሎቻቸውን ጆሮ እየቆረጡ ለምልክት ይሄ ለሳኢባ የተነየተ ነው፣ ለበሂራ የተነየተ ነው፣ መበላት መነካት የለበትም፣ መታረስ የለበትም፣ መጫን የለበትም ይላሉ። ላይነኩ ምልክት ጆሮአቸውን እንስሳ ጆሮአቸውን ሁሉ እንዲቆርጡ እመራቸዋለሁኝ አለ። ወለአሙረነሁም እንደውም አዛቸዋለሁ ፈለዩገይሩና ኸልቅ አላህ አላሁ ስብሓነ ወተዓላ የኸለቀውንና ጥሩ የሆነ አፈጣጠር የፈጠሩን እንዲቀያይሩ አድርገዋለሁ። ከዚህ ጋር ምን ይያያዛል? ወሽም ይያዛል። ምንድን ነው ወሽም? ንቅሳት ንቅሳት ተግይሩ ኸልቀላህ ነው። እህቶቻችን ይነቅሳሉ። እዚህ ጋር ፈለጅ ይወጣል። ፈለጅ ፍንጭት፣ ጥርሰ ፍንጭት ተሞርዶ ቤት ጥርስ ፍንጭቷ እንዲባል ውበቷ እንዲባል ተንሚስ ደግሞ የሚባል ነገር አለ። ቅንድብ መላጨት። ይሄ ሁሉ የሸይጣን የድምር ውጤት ነው። በዘመናችን በሰለጠነ አሰራር ማለት ነው። የአላህን ክልቀት ለመቀያየር ለመለዋወጥ። ለዚህ ነው ነቢዩ አለይሂ ሰላቱ ሰላም ለአነል ዋሽማት ወልሙስተውሽማት አሉ። ንቅሳት አድራጊዋም ባለሙያዋ ማለት ነው። ወልሙስተውሽመ ተደራጊዋም አሉ አስደራጊዋም አሉ። አላህ መጀመሪያ ይበቃታል፣ ይሄ ውበት ይሄ መልክ ይበቃታል ብሎ አላህ የኸለቀውን የተለያየ የሰው ልጅ ሙያን ተጠቅሞ መቀየር ማለት ነው አይደለም። በቂ አይደለም። የተሰጣት ከአላህ ውበት ሌላ ውበት እናመጣለን ነው። ይህን አድራጊዋም ተደራጊዋም የአላህ ላዕና እርግማኔ ቁጣ ይውረድባት አሉ ነቢዩ ዓለይሂ ሰላቱ ሰላም። በጣም መጠንቀቅ ያለብን ነገር ነው። ወመን የተኪዝ ሸይጣና ወልየን ሚን ዱንላህ እነዚህ ነገሮች ሸይጣን ሲያዝ ተቀብሎ አምኖ ወዶ አፍቅሮ ወዳጅ አድርጎ የሚይዝ ሰው አለ አላሁ ስብሓነ ወተዓላ ፈቀድ ከሲራ ኩስራና ሙቢና። መቼም ውጤታ ውጤታማ አይሆንም። ሁሌ እንደከሰረ ነው የሚኖረው። አይታወቅም እኮ ሌላ አደጋም ይፈጥራል። ድዷን እንደዚህ የምትጨፈጭፍ ሴት አለች እኮ ድዷን ጭፍጭፍ አድርጋ የሆነ ምንድን ነው እንትን ተነክሮበት በመርፌው ስትስቅ ጠቆር ብሎ ከነጭ ጥርስ ጋር ውበት እንዲያመጣ አስብ። የአላህ ነገር ደግሞ አጃኢብ ነው። ሄዶ ሄዶ ደግሞ ኢንፌክሽን ይሆንና ሌላ አደጋም ያመጣል። አላሁ ስብሓነሁ ተዓላ አውቆ አስተካክሎ የከለቀውን ነገር ቀይረዋለሁ ብሎ የሚል ሰው ሁሉ በሸይጣን የታገዘ ነው። ስለዚህ ፈቀድ ኸሲረ ኹስራና ሙቢና የኢዱሁም ወዩመኒህም በጣም የሚገርመው ውጤታማ ትሆናላችሁ ብሎ ቃል ይገባላችኋል አለ ጌታ አላህ ሱብሓነሁ ወተዓላ። ተስፋ በተስፋ ምኞት በምኞት ያደርጋቸዋል አለ። ይገርማል። አንድ guarantee የሚገባ company አንድ እቃ ስትገዛው ለአንድ አመት፣ ለሁለት አመት፣ ለሶስት አመት ከዚህ እስከዚህ አመት ድረስ guarantee እኛ እንገባለን ይላል። ግን guarantee በሚገባበት ጊዜ በተባለው ጊዜ ገደብ ውስጥ ትዝላችሁ እንደሆነ አንዳንድ company ዎች ወረቀት ነገር እቃው ውስጥ ላይ ጣል ያደርጋሉ። ሽሩጦችን የሚያብራራ شروط መስፈርቶችን ከኛ የተወሰደ እቃ በሌላ ባለሙያ ካልተነካካ شوف ሙከራ ያልተደረገ ብሎኑ እንኳን ያልተፈታ ያልተጫጫረ ከሆነ ብቻ ነው ጋራንቱ የሚሰራው ይላል። ሰው እንኳን ተው አላህን አላህ በሰራው ላይ አንተ ገብተህ ሸይጣን በሰጠው አይነት ስልጠና ስልጠና ነው ብሎ ያምራል፣ ውጤታማ እንሆናለን ብሎ ሸይጣን በገባላቸው ቃል መሰረት የዒድሁም ወዩመኒህም አለ በምኞት ተስፋ በተስፋ ውጤታማ ትሆናለ፣ ያምርልሃል፣ ያምርልሻል። ወማ የዒድሁም ሸይጣኑ ኢላ ጉሩራ። ሰዎች አያውቁትም እንጂ ሸይጣን በነፍስያ ያታግዞ የሚገባው ቃልና ተስፋ በተስፋ የሚያደርገው ውሸት ነዋል። ውሸት ውጤቱ ውሸት በውሸት ውሸት ነዋል። ኡላኢከ ማአዋሁም ጀሃነም ይህን አምነው ወደው አፍቅረው የሸይጣንን ትዕዛዝና ስልጠና የውሸት ተስፋ ተቀብሎ የሚተገብሩ ሰዎች መቀመጫቸው ጀሃነም ነው አለ አላሁ ስብሓነሁ ወተዓላ። ወላ የጅዱነ አንሃ መሂሳ። እለቱ ግን ሲደርስ እኛ ካልናት ኡላይክ ማአዋሁም ጀሃነም ከተባለው መሸሻና ማፈንገጫ ዞር ብዬ አመልጣለሁ። አያገኙም። ምንም አይነት መውጫም የላቸው ማለት ወዴትም መሄድ አይቻልም። እዚህ እኮ ፖሊስ ቢያባሪ በጓሮ ትሽሻለህ፣ ምን ችግር አለ? በዚህ ብትፈለግ መስኮት ትወጣለህ። አኬራ ግን ከተደመደመብህ በኋላ ወላ ጅዱና ናማ አለ